السلام عليكم ورحمة الله وبركاته الحمد لله رب العالمين والصلاة والسلام على من بعثه الله رحمة للعالمين وعلى آله وصحبه أجمعين اللهم لا علم لنا لا علم لنا إلا ما علمتنا وعلمنا ما ينفعنا وانفعنا بما علمتنا يا رب العالمين مستمعي الأكارم نتدارس اليوم من كتاب بلوغ المرام من أدلة الأحكام في كتاب الزكاة باب صدقة التطوع رقم الحديث 520 من يقرأ المثنى فليتفضل مشكورا بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم باب الصدقة التطوع عن أبي هريرة رضي الله عنه عن النبي صلى الله عليه وسلم قال سبعة يذلهم الله في ذله يوم لا ذل إلا إلا ذله فذكر الحديث وفيه ورجل تصدق بصدقة فأخفاها حتى فأخفاها حتى لا تعلم شماله ما ما تنفق يمينه متفق عليه باب صدقه التطوع صدقه التطوع ማለት ትርፍ ሶደቃ ማለት ነው ማንኛውም ሶደቃ ለየቲምም ሆነ ለምስኪንም ሆነ ለፈቂርም ሆነ እንዲሁ አሸገረው ማንኛውም ሰው የሚሰጥ ትርፍ ሶደቃ ማለት አላህ ግዴታ ያላደረገው ማለት ነው ተጠውዕ በሶደቃም አለ በሶላትም አለ በዘካም አለ በጾምም አለ ግዳጅ ያልሆነ ብንተው የማያስቀጣ ብንሰራው አጅራችንን ከፍና ጭምር የሚያስደርግ ነገር ማለት ነው طيب ሲቀጥል ሰደቀቱ ተጠው ያው ይወደዳል በማንኛውም ሰዓት አላህ Subhanahu Wa Ta'ala ትርፍ ሰደቃን እንድንሰድቅ በሰፊውና በብዙ ቦታ ነው የገፋፋው يقول الله عز وجل في سورة البقرة من ذا الذي يقرض الله قرضا حسنا فيضاعفه له اضعافا كثيرا ማን ነው ያ ለአላህ Subhanahu Wa Ta'ala መልካምን ብድር የሚያበድረው አላህ እጥፍ ድርብ ያደርግለትና ያባዛለት ዘንዳ ይላል ترمذي بزغبت حديث ان النبي صلى الله عليه وسلم قال ان الصدقه لا تطفئ غضب الرب وتدفع ميتة السوء صدقه يا الله ቁጣ ታቀዘቅዛለች ወይም ታጠፋለች እንዲሁም የከፋን አሟሟት ትከላከላለች ብለዋል የከፋ ሞት ታውቃላችሁ የማይፈልግ ሞት <clears throat> የድንገተኛ ሞት አማማቱ የከፋ የሆነ መጥፎ ሞት ይባላል ሶደቃ ደግሞ በበለጠ በድብቅ ሲሆንና በስውር ሲሆን በይፋ በአደባባይ ከሚሰጠው ይበልጣል ማለት ነው ለዚህም አሁን የተቀራው ሐዲስ በቂ ማስረጃችን ነው عن ابي هريره رضي الله عنه عن النبي صلى الله عليه وسلم قال سبعه سبعه አይነት ሰዎች يذلهم الله الله ያጠልላቸዋል في ظله በጥላው ስር ባላህ ጥላ ስር ማለት ነው እንግዲህ በአርሽ ጥላ ስር ነው በራሱ ጥላ ነው ያ አላህ ጥላ ነው እንግዲህ ምን ይሁን ምን يوم لا ظل الا ظله ጥላ በለለቀን የአላህ ጥላ ካልሆነ በቀር ምንም ዛፍ የለ መከለያ ቤት የለ ድንኳን የለ ጠላት የሚባል ነገር በሚጠፋ ቀን ጥላ ካልሆነ በስተቀር ለባህሮች የሚያዘጋጀው ሌላ ምንም በሌለበት ቀን በጥላ ስር ያውላቸዋል ብለው ሲናገሩ ሰባቱን ዘርዝረዋል አሁን የተፈለገው አንዱ ስለሆነ ከሰባቱ አንዱን የገለጸው ተዘከረል ሐዲስ ማለት ሐዲሱን በረጅሙ ዘግቦታል አቡ ሁረይራ وفيه ዘው አቡ ሁረይራ ሐዲስ ውስጥ ወረጁሉን ሰውዬ ነው ይላል ሰባተኛ تصدق يصدق بصدقه بصدقه فاخفاها ሰወር ያደረጋት ደበቅ አድርጎ ለሚሰጠው ሰው ብቻ ያደረሳት ያደባበቁ ሁኔታ ይልኝ ስሙልኝ የሌለበት በጣም ጥሩ የሆነ አደባበቅ حتى لا تعلم شماله ግራጁ እስከማታቅ ድረሳ ما تنفق يمينه ቀኝጁ የምታወጣውን ግራጁ በማታየው ሁኔታ ደብቆ የሰደቀ ነው ግራጅ እንግዲህ ቀኝ እጅ ጎን ነው ያለችው አጠገቡ ያሉ ሰዎች እኮ መስዋዕቱ የሚሰድቅ ለማለት የተፈለገው እንጂ ግራጅ እዛው ተቀምጣ አታይም ለማለት አይደለም ግን አደባበቁ ይውልኝ አለመፈለጉ ስም አለመፈለጉ ጉራ አለመፈለጉ በዚህ መጠን የደበቀ ለማለት ነው طيب እዚህ ጋር የሚያሳየን ምንድነው ደብቆ መስወደቅ አጅሩ ከፍ ከማለቱን ባሻገር ኢኽላስ ከመኖር ባሻገር ነገ በአኺራ አላህ Subhanahu Wa Ta'ala በጥላ ስር ከሚያውላቸው ክፍሎች አንዱ ሶደቃን ደብቆ የሰጠ ነውና መደበቅ ጥሩ ነው ይላል ነው አንዳንድ ጊዜ ግን የአካባቢው ሰው መሰደቅን ካላወቀ ካልተማረ ነግረቱ የማይሰማ ከሆነ ይሄው ብሎ እነሱን ለመገፋፋት እኔ መሪ ሆናችኋለሁ ምን ችግር አለ ብሎ ለማሳይ ለማስተማር ከሆነ በአደባባይ መስጠቱ የሚሻልበት ሰዓትም ሊኖር ይችላል አብዛሃኝ ግን አገሪ ስንወስደው ደብቆ መስጠት ትልቅ ደረጃ አለው ነው የሚለን ሐዲሱ ሙተፈቁን አለይ ሆነ ሐዲስ ነው እንዱ ከፋ بالمرء ثمن يضيع من ይቁት የሰደቃን ነገር ሰፋ አድርገው ሲገልጹስ ነብዩ አለይሂ ሰላቱ ወሰለም ለሰውየ ከወንጀል በኩል በቂው ነው አሉ መቀለብ ግዴታ የሚሆንበትን ቤተሰቦችን ማስራቡ ለወንጀል በቂ ነው ብለዋል ስለዚህ ልጆችህን ሚስትህን ወይ ሚስቶቻችሁን እንዳታስርቧቸው በስራችሁ የምታስተዳድሯቸውን ሰዎች ያው ካቅም በላይ ካልሆነ በቀር ማስራብ አይቻልም እያለን ነው طيب እንዲሁ ويطعمون الطعام على حبه مسكينا ويتيما واسيرا እያለ ሶደቃ መሰደቅ እንዳለበት ሰዎች ማብላት እንዳለባቸው ምስኪኖችን በተለያዩ ደረጃ ገልጿል ቁርአን فمن يعمل مثقال ذره خيرا يره ትልቅ ሀብታም ሲሆን ሶድቃለሁ እንጂ ዛሬ ማምን አለኝና ለራሴ ሳልችል እያለ ደግሞ ሰው ወደ ኋላ እንዳይል فمن يعمل مثقال ذره خيرا يره ትንሽም ትሁን ነው اتقوا النار ولو بشق تمره يا ايها الذين امنوا لا تبطلوا صدقاتكم بالمن والاذى ሶደቃ ሶድቃችሁ ደግሞ እንደዛ አርጌ ሰጥቼ ስጦታ ውለታ ይየልህ ስንት ጊዜ ከጎንህ ቁሜ ዛሬ እንደሳረገኛለህ ዛሬ እንድ አታረግልኝም እያሉ ሰዎች ውለታ የዋሉለት ይመስል ለራሳቸው ጀነትን ለማግኘት የሰደቁለትን ሰውዬ ይመጻደቁበታል የማይቻልም አይቻልም ሰደቃ ላይ ደግሞ ፈልገው ነገር እየመረጥ መስጠት አይደለም የምንፈልገውን ነገር ለላህ አዘ ወጀል ብለን ከምንበላው ከምንጠጣው ከምንለብሰው መስጠት ነው የሚበልጠው የተረፈ መስጠት አይበቃም ለማለት አይደለም ይበቃል ቢበቃም ግን ትልቁ አጅር የሚያስገኘው ከትልቅ ነገር ስንሰጥ ነው يقول الله عز وجل لن تنالوا البر حتى تنفقوا مما تحبون ከምትወዱት ነገር ወጭ እስካላደረጋችሁ ድረስ ግር የሚባለው በጎ ስራ መስራት የሚባለው ደረጃ አልደረሳችሁም ወይም አትደርሱም ብሏል አላያል ሙቶ መቀስቀስ እንዳለ ይሄ ሐዲስ በደንብ ያሳያል ፀሐይ ስንዝሪያ ከቀርባ ሰዎችን ላበላብ እንደምታስጨንቅ እንደምታስጨንቅም ያመለክታል መህሸር ላይ ያው ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው እንደገለጹት ላቡ እየተጨመቀ እየተጨመቀ እንግዲህ አሁን ፀሐይ ያለች የታይ ነው ከሰባቱም ሰማይ በላይ ነው የቂያም ቀን ግን ትዝ በሙቀቷ ብቻ ታታለች። እየተጨመቀ ላቡ ይፈሳል ለሚያድገው ሽቅብ እያደገ እስከ ቁርጭምጭሚቱ እስከ ጉልበቱ እስከ መታጠቂያው እስከ ደረቱ እንዲሁም እስከ አፉ የሚለግመው አለ ብለዋል ነብዩ አለይሂ ሰላቱ ወሰለም አላህ ይጠብቃል የዛን ቀን ችግሩ ከባድ ነው ተጠቁረበኩም الذي خلقكم من نفس واحده ምንድነው ያ አዩሃ الناس ان زلزله الساعه شيء عظيم የሚለው يوم ترونها تذهل كل مرضعه عما ارضعت وتضع كل ذات حمل حملها وترى الناس سكارى وما هم بسكارى ولكن عذاب الله شديد በከፍተኛ ተገልጿል የዛን ቀን የዛ ጭንቅ ቀን ሶደቃን ደብቀው የሰደቁ ሰዎች በጥላ ስር ከሚውሉት ናቸው አሁን እዚህ ጋር መደበቅ እንዳለበት ያሳይቶናል ሌላ ቦታ ደግሞ ቁርአን ምን ይላል ኢን ቱብዱ الصدقات فنعما هي وان تخفوها وتؤتوها الفقراء فهو خير لكم صدقان በአደባባይ ብትሰጡ فنعما هي ما فنعما ما هي እንደማለት ምንኛ ማረች አለ وان تخفوها ደበቅ አርጋችሁ ደግሞ ብትሰጧት وتؤتوها الفقراء فهو خير لكم ለናንተ የተሻለ ነው ይخفاው ስለዚህ መደበቁ ይበልጣል ነው እንጂ በአደባባይ መስጠትም የሚያስፈልግበት ቦታ ላይ መስጠቱ ይቻላል ነው وعن عقبة بن عامر رضي الله تعالى عنه قال سمعت رسول الله صلى الله عليه وسلم يقول كل امرئ في ذل في ذل الصدقة حتى يفصل بين الناس رواه ابن حبان والحاكم وعن عقبة بن عامر رضي الله عنه أنه قال سمعت رسول الله يكتب رسولا سمعت رسول الله صلى الله عليه وسلم يقول كل امرئ في ظل صدقاته حتى يفصل لا ما بفتحه حتى يفصل بين الناس حتى فعل مضارع ላይ ሲገባ የሙዳሪውን የፊዕሉን የግሱን መጨረሻ ፊደል በፈትሃ ወይም በነስባ እንዲቀራ ታስደርገዋለች بمعنى حتى ان يفصل እንደማለት ነው طيب كل امرئ ማንኛውም ሰው في ظل صدقته ነገ ቂያም ቀን በሰደቃው ጥላ ስር ነው የሚውለው ሰደቃ ሰደቀ ሰው ጥላ ያገኛል ማለት ነው ስለዚህ በጥላው ስር ተጠልሎ ያንን መከራ ያሳልፋል ማለት ነው እስከመቼ حتى يفصل بين الناس በሰዎች መካከል ውሳኔ እስከሚሰጥና ፈሪቁን ፊል ጀና ወፈሪቁን ፊል ሰዒር የጀሃነም ወደ ጀሃነም ግቡ እ የጀነት ወደ ጀነት ግቡ ተብሎ ውሳኔ እስከሚረጋገጥ ድረስ ጥላ ስር ነው የሚሆነው በየትኛው ጥላ በሷው ጥላ ስር ማለት ነው ሐዲሱ ያው ابن حبان እና ሐኪም የዘገቡት ነው ሷሂህ ነው ኢማሙ አህመድ ኢብኑ ابن ኹዘይማም ዘግበውታል ኢማሙ ሐኪም على شرط مسلم ነው ብለውታል እንደው طيب استحباب صدقه التطوع وفضلها ሰደቃታ ሰደቃ ትርፍ ሰደቃ መወደዷንና ደረጃ ያላት መሆኑን የቂያም ቀንን ጭንቀት የምትቀንስና በጥላ ስር የምታሱል መሆኗን የሰላቸው ሳቢያ በጥላ ስር ይውላሉ እያለን ነው اذا كان يوم القيامه ادنيت الشمس من العباد حتى تكون على قدر ميل او ميلين ከዛ በኋላ እንዳለ ትጨምቃቸዋለች ተብሏል ويكون العرق على قدر اعماله منهم من ياخذه على عقبيه ومنهم من ياخذه الى حقويه ومنهم من يلجمه الجاما ያው ቅድም የፈሰልኩላችሁ ነው ስለዚህ ሶደቃ መሰደቅ በጥላ ስር ያውላል አሁንም እሺ ቀጥሉ وعن أبي سعيد الخدري رضي الله تعالى عنه عن النبي صلى الله عليه وسلم قال أي أيما المسلمين كسى مسلما ثوبا على عري كساه الله من خضر الجنة وأيما المسلم أطعم مسلما على جوع أطعمه الله من من ثمر الجنة وأيما المسلم سقى مسلما على ظمأ سقاه الله من من رحيق مختوم رواه أبو داود وفي إسناده لين طيب ሆነ ቀጥሎ ያለው ቃላት በከስራ ነው የሚነበበው عن النبي عن رسولي عن رسول الله ከሆነ عن النبي ከሆነ እንደዛው عن احمد عن فاطمه እዚህ ጋርም عن فاطمه عن احمد ነበር የሚባለው ግን እንዳይባል የሚያደርግ ደግሞ ሌላ ምክንያት ስላለው عن የገባችበት ነገር ስም ነው ግስ አይሆንም عن ግስ ላይ አትገባም ስም ላይ ብቻ ነው የምትገባው የገባችበትን ስም ደግሞ በከስራ እንዲነበብ ታደርገዋለች በከስራ ከመነበብ የሚከለክል ሌላ ምክንያት ከሌለ በስተቀር ማለት አን አህመድ የምንለው አህመድ ያው አፍዓል በሚለው ወዝን የመጣ ስለማ በከስራ ስለማይነበብ ነው አን ፋጢማ ተስንልም እንደዛው እሺ አን ነብዩ انه قال ايما مسلمين ማንኛውም ሙስሊም ማለት ነው አዩማ ማለት ማንኛውም አዩማ ሙስሊሚን ማንኛውም ሙስሊም ከሳ ያለበሰ ሙስሊመን ሙስሊም የሆነን ሰው ምን ያለበሰው እዲ አይደለም ልብስ ነው ሰውበና ልብስ ያለበሰ ነው ያለበሰ ነው ያመሳቸው አላ ዑሪን ማለት እርቃነ ገላውን ባለበት ሁኔታ አግንቶት ተቸግሮ ማለት ነው ከዛ ችግር ያወጣው በማልበስ ከሳሁ الله አልባሹን አላህ ያለብሰዋል ነገ በአኺራ من خضر الجنه ከጀነት አረንጓዴ ልብስ خضر الجنه جمع اخضر خضر ይባላል አረንጓዴማ አረንጓዴ ልብስ ተወዳጅ ነው አሁን አህባሽ ለብሰው ትንሽ አስተላልን እንጂ አረንጓዴ በመሰረቱ ተፈላጊም ጥሩም ነው ልብሱን እንዲያጠሉት እሺ እሺ ወአዩማ ሙስሊሚን ማንኛውም ሙስሊም አጥዓመ ሙስሊመን ሙስሊም የሆነን ሰው ያለ ያበላ ሰው አላ ጁዕን በረሃብ ላይ አግኝቶት ተርቦ ተጠምቶ አግኝቶ ያበላ ሰው አጥዓመሁ الله من ثمار الجنه ከጀና ፍሩት ፍራፍሬዎች አላህ ይመግበዋል እንዲበላ ያስችለዋል وايما مسلم سقى مسلما على ظمئ ማንኛውም ሙስሊም ሰቃ ያጠጣ ሙስሊማን ሙስሊም የሆነን ክርስቲያን ቢሆን ማጠጣት ይቻላል ግን ይሄ ደረጃ የሚገኘው ሙስሊምን ያጠጣ ነው ያለው አላ ظمئን ውሃጥም ላይ ያለ አግንቶት ያጠጣ ሰው ሰቃሁ الله አላህ ያጠጣዋል ነገ በአኺራ من الرحيق المختوم رحيق ማለት ያው خمر ማለት ነው المختوم የታሸገ የተከፈተ ሳይሆን ታሽጎ የመጣ ነገር ነው ደስ የሚላችሁ አንድ የተከፈተ ውሃ ቢመጣ ወይ መጠጥ ቢመጣ ቢመጣላችሁ የምትመርጡት የታሸገውን ተከፍቶ ያልታየውን ነው እና የታሸገ ራሱ የሚከፍተው ማለት ነው ማንም ያልከፈተው የታሸገ ጠጅ ይመጣል ለታለ قال اهل اللغه هو من الخمر رحيق ማለት من الخمر ማላ غش فيه ማጭበርበር የሌለበት ጠላም የሚያጭበረብሩ ሰዎች አሉ አይደል ለዛው ኑሮ ተለምኖ የሚባል ነገር አለ ጠላውንም እንዳልሆነ አገው ሰርተው የሚያቀርቡ አሉ የዛ የአኺራው የተሟላ ነው ምንም غش የሌለበት ወላ ሸይአ ይፍሲዱሁ ወደ መበላሸት ይቀይረዋል የሚባል ነገር የሌለው فهو اجود الخمر رحيق ማለት ከخمر ሁሉ በጣም ምርጥ የሆነው ማለት ነው طيب آه، المختوم ختم الاناء ختم الاناء يختم ختما ضرب يضرب ختم يختم بمعنى سد فاه عفوا اشغو ولا معناته ختم الله على قلوبهم يمنلو ልባቸው ሲታሸግ አሁንም እቃው የታሸገ ወከታሙሁ مسكلا طيب آه، بتكلو ሐዲሱ ይሄን ይመስላል አቡ ዳውድ ዘግቦታል ወፊ እስናዲህ ሊኑን ዘገባው ላይ ሊን አለ ዱዕፍ አለበት ድክመት አለበት እያለ ነው ወፊ ሰነዲህ ካለ እንግዲህ معنى الحديث የሐዲሱ ፍሬ ሐሳብ ግን በሌላ ስለሚደገፍ ትክክል ነው ይቻላል ማለት ነው طيب ይቻላል ችግር የለውም ሰነዱ ላይ ነው ችግር ያለው ሌላ የሚደግፈው አለ ነው በጥቅሉ ዙሮ ዙሮ ሐዲሱ الحديث حسن ሐዲሱ ሐሰን ነው ጥሩ ሐዲስ ነው ነው አዩማ አዩ ማለት እስሙን ሙብሃሙን ሙተደሚኑን ማዕነ ሸር ዋታ ላንቺም ለሱም ለከለም ያልተባለ ሁላችንም የሚያካትት ቃል ነው አዩማ ማለት ማንኛውም ማለት ነው አዩማ ረጁል እንደምንለው አዩማ ኢዳፋነቷ ወደ ሙፍረድ ነው የሚሆነው አዩ መምሪን አዩማ ረጁልን አዩማ ሪጃልን አይባል አዩማ ረጁልን አዩማ امرئን አዩማ امرአትን ወዘተ ነው አየማ ተድዑ فله الاسماء الحسنى አየማ ማ زائدን ሳይሆን እዚህ ጋር አየን ተድዑማ ማንን ብትጣሩ እንደማለት عاري الرجل من ثيابه يرى عريا وعريه يبالال علم يعلم عاريه يعري ያው ተጋለጠ ለማለት ነው ظمأ ማለት ውሃ ጥም ነው ظمأ الرجل يظمأ ظمأ اشتد به العطش ዋጥም በረታበት ለማለት ይባላል ويؤثرون على انفسهم ولو كان بهم خصاصه ومن يوق شح نفسه فاولئك هم المفلحون ያው ከኔ ይባስ ወንድሜ ይብሳል ብሎ ወንድሙን ማብላት ማጠጣት ማልበስ ትልቅ አጅር አለው አንሳሮችን አላህ Subhanahu Ta'ala ያመሰግናቸው ከኔ በላይ ሙሃጅሮች ይያሉ ይመርጡ ስለነበረ ነው ያው እንደሚታወቀው በጦርነት ላይ ይያሉ አንድ ጊዜ ይባላል አንድ ሱሐቢ አው ያው እንትን ጦርነት ላይ ተመቱና ውሃ ውሃ ይላል ሞስል ያው ጥይት የተመታ በሰይፍ የተመታ ሰው ውሃ ያስፈልገዋል እና ውሃ ውሃ ሲል አንዱ ውሃ ይዘለ ሲሄድ ሌላው ደግሞ ጎን ያለው አራኔ አራኔ መሞት ነው አራ ውሃ አራ ውሃ ሲል ውሰድለት አለው ይባላል እኔ ይቅርብ ይበቃ ለሱ ስጠው እዛ ሲወስድ ደግሞ ያኛው ይጮሃል ለዛኛው ስጠው ሲቀባበሉ ዝማከ ሁሉም ሳይጠጡ ሰሩ ይባላል እና ሱሐቦች በተግባር ነው በተግባር ሆኖ ነው የሚያሳዩ በወሬ አይደለም እኛ የተቸገረው ወሬ ላይ ብቻ ነው ተግባሩ ላይ አቃተን ሆኖ መገኘት የተራበን ማብላት የተጠጣን የተጠማን ማጠጣት የቸገረውን ከችግር መገላገል ትልቅ አጅር አጅር አለው من نفس كربة من كرب الدنيا نفس الله عنه كربة من كرب يوم القيامة ዱንያ ላይ አንድ ሰው ከችግሩ የገላገለ ነገ አኺራ ላይ አላህ ከዛ ጭንቅ ያወጣዋል ይገላግለዋል ብለዋልና ሰደቃ ላይ መቼም እንሰማራ ቀብር የገቡ ሰዎች ተመልሳችሁ ምን ብሰሩ ነው የምትመጡት ሲባሉ መመለስ ቢኖር ሰደቃ ነበር ምን ሰደቃ ይላሉ ይባላል تفضلوا وعن حكيم بن حزام رضي الله عنه عن النبي صلى الله عليه وسلم قال اليد العليا خير من اليد السفلى وابدأ بمن تعول وخير الصدقات وخير الصدقة ما كان عن ظهر غنى غنى ومن يستعفف يعفه الله ومن يستغني يؤنه الله متفق عليه واللفظ لبخاري وعن حكيم ابن حزام حكيم ابن حزام كتب على صحابي تزجب رضي الله عنهما የሱንም የአባቱንም ስራ ላይ ዘንላቸው ያለ ነው ሁለቱም ሰልመዋል ማለት ነው ሐኪም ኢብኑ ሒዛም ለየት የሚያደርገው ታሪክ አለው ሁለት ታሪክ አለው ለየት የሚያደርገው ከሌላ ሁሉ ምን ምን ይመስላችኋል ሐኪም ኢብኑ ሒዛም ብቸኛው ሱሐቢ ከአባ ውስጥ የተወለደ ይባላል ጀዛኪላህ ኸይር ሁለተኛ በጃሂልያ 60 አመት በኢስላም 60 አመት ቆይቷል ይባላል 120 عن النبي صلى الله عليه وسلم قال اليد العليا اليد العليا ከላይ ያለች እጅ ይላል ከላይ የዋለች እጅ ኸይሩን የተሻለች ነች ሚነል የዲ ሱፍላ ከታች ካለችው እጅ መቸ ከላይና ከታች ሲባል እጅ መብቀያው ያው አንድ ቦታ ነው አይደል ከላይ ከታች በቀለ የሚባል ነገር አለ እንዴ ኪናያ ነው ይሄ አሽሙር ነው ይባላል ኪናያ የሚሰጥ ሰው እንካ ተቀበለኝ ነው የሚለው ከላይ አድርጎ ነው እጅ የሚሰጠው የሚቀበለው ደግሞ ከላይ አድርጎ መቀበል አይችልም ከታች አድርጎ መቀበል የሚችለው ስለዚህ የሰጠች እጅ ከምትቀበለው እጅ ትበልጣለች የተፈለገው ስትሰጥ ደግሞ ቅድሚያ መሰጠት ያለበት ቀስ ብሎ መሰጠት ያለበት ሰው አለ ስለዚህ ወብዳ ቢመን ተውሉ አሉ ወብዳ ጀምር መስጠትን ቢመን ተውሉ ቢመን يجب عليك አንቱም ፊቅ عليه ማለት ነው መቀለቡ ዋጅብ የሚሆንበት የምታስተዳድራቸው ሰዎች ላይ ጀምር ማለት ከቤት ጀምር وخير الصدقه ከሰደቃ በላጩ ማካነ የሆነ ነው عن ظهر غنن غنن ኑኗ ሳትሸድድ غنن ነው በያን የምትጻፈው عن ظهر غنن ከሀብት ጋር ወይም ደግሞ ከመብቃቃት ጋር እያለው መስጠት ነው የሚበልጠው እያለ ነው ሲሰጥ የማያልቅበት እጁ ላይም ቀሪ ገንዘብ ያለው ማለት ነው ከሂሳቡ አውቶ ሲሰጥ ሂሳቡ ላይ ቀሪ ብር ያለው እሱ ግና የሀብታም ስጦታ ይባላል እህ ቀሪ የሌለው ሰው አይችል ማለት ነው አይችላል ግን የሚበልጠው እሱ ነው አሉ ለምንድን ነው የሚበልጠው እህ ነገ አይቆረቆርማ ትርፍ ራሱ ካለው ባልሰጠሁኝ ሲያቀብጠ ሰጥቼ አሁን ተሸገርኩኝ ማምን እያለ ወይም ደግሞ ይሄ ሰጥቼ ነገ ምን ልበላ ነው ብሎ መጨናነቅ ሳይገባም አይገባም ማለት ስለዚህ ተብቃቅቶ ያለው መስጠት ይበልጣል ከማን የሌለው ከሚሰጥ ማለት ነው ቀሪ የሌለው ሆኖ ከሚሰጥ እያለው ትርፍ መስወደቅ ይበልጣል ወመን يستعفف ወመን يستعفف አሲን ወታኡ ሊጦለብ ይሏቸዋል ሲንናታ አንድ ግስ ላይ ተጨማሪ ሆኖ ከገቡ ፍላጎትን ያመለክታሉ ወመን يستعفف ማለት መጠበቅን የፈለገ ሰው መጠበቅ ምንድነው ከሰው እጅ ከሰው ደጅ ላለመድረስ ፊት ላለመቆም ራሱን ችሎ ለመኖር ሙከራ የሚያደርግ ፍላጎት ያለው ሰው يعفه الله ሰው ፊት እንዳይቆም አላህ ጥብቅ ያደርገዋል ሰው ፊት ከመቆም ይጠብቀዋል ማለት ወመን يستغني መብቃቃትን የሚፈልግ መክበር የሚፈልግን ሰው يغنيه الله አላህ በሰጠው ነገር ያብቃቀዋል አንዳንዱ ሰው እኮ ሀብታምም ሆኖ ከጀይ ነው ከመከጃ ወደ ኋላ አይልም ነገር ግን ሀብት ማት غنى ነፍስ ነው ተብሏል ነፍስህ አለ ስትል ነው ካላለች ነፍሲቱ የፈለገው ገንዘብ ከማች ዋጋ የለው ስለዚህ መጀመሪያው ከሰው እጅ ለመብቃቃት ሰው ፊት ላለመድረስ በራሴ ራሴን ችዬ መኖር ነው የምፈልገው ያለን ሰው አላህ ያነ ያሰበው ነገር እንዲሳካለት ያደርገዋል ለምን ጥሩ ነገር ተመኝቷል ያን ጥሩ ምኞት አላህ ያሳካለታል ማለት ነው متفق عليه واللفظ البخاري طيب ان اليد العليا هي المنفقه والسفلى هي السائله تبال المنفقه اعلى من الاخذه والمنفقه اعلى من السائله وابدا بمن تعول ማለት بمن يجب عليك الانفاق ማለት ነው እዚህ ጋር خير الصدقه ما كان عن ظهر غنى ማለት አንድ ጊዜ አቡበክር ዑመር ናቸው እንጂ ዑመር ግማሽ ንብረታቸውን ይዘው ግማሽ ንብረታቸውን ይዘው መጡ ይባላል ለሶደቃ እንደው ዛሬ አቡበክር መቅደም አለብኝ ሁልጊዜ እያሸነፈኝ ነው ዛሬ ግማሽ ገንዘቤን ይዤ ሄጄ እሱ የተወሰነ ይዞ ሊመጣ ይችላል እቀድማለሁ ብለው ያው ወሳሪው ተበል وفي ذلك فلتنافس متنافس ስለሆነ መጡ ይባላል አቡበክር አጅለው ደግሞ ያለው ንብረታቸውን ሰቅስቀው ሙሉን ይዘው መጡ ምንም ሳያሰርፉ ማለት ነው የዛን ቀን ዑመር ካሁን በኋላ አቡበክርን አልሽቀዳደምም አሉ ይባላል ላይሳካልኝ እና የዛን ጊዜ ለቤተሰብ ምን ጥለህለት ነው ያለው ንብረት ይዘህ ያመጣው አቡበክር ሲሏቸው ተረክቱ ለሁም الله والرسول ለነሱማ አላህን ትችላቸዋለሁ እንዲሁም መልእክተኛውን አሉ አላህ ማለት አላህ አላቸው ማለት ነው ረሱል ማለት የረሱል ቃል የሰደቀን ሰው አላህ ሰጠው የሚል መላእክት አለ ተባለ በየጧቱ ኩለ يوم من الصباح ፀሐይ ስትወጣ ሁለት መላእክቶች አብረው ይወጣሉ አንዱ اللهم አጢ ሙዕጢን ኸለፋ የሚል የሰጠን ተካለት ወሙምሲከን ተለፋ ሌላኛው ደግሞ ቋጣሪን አጥፋበት ንብረቱን የሚሳሳለትን የሚጓጓለትን ገንዘብ አጥፋበት እያሉ ዱዓ የሚያደርጉ መላእክቶች ይወጣሉ ተብሏል ስለዚህ ራሱን ትችላቸዋለሁ ማለት ማነቀሰ ሰደቀቱ ሚማል ሰደቃ ወጣለ ገንዘብ እንደማይቀንስ ያውቃሉ በረሱል ቃል ማለት ነው ስለዚህ አላህ ቃል ይገባልን ረሱል ያስተማሩን ነገር እያለ ለቤተሰቤ ምንም ያስፈልጋቸው ማሉ ይባላል አሁን ዛ ቦታ ላይ አቡበክራቸው ቅድሚያ የተሰጣቸው ቦታ ከዑመር ዑመር የተወሰደፈው ከመብቃቃት ጋር ነው የሰጡት ይሄኛው ግን ጠቅለው ሰጡ ለምን እንደዚህ ጋር ደግሞ ትርፍ እያለው የሰደቀ ይበልጣል እያለ ነው እዚህ ጋር ይሄን ሁለቱን ሲያስማሙት እንደ አቡበክር ጠንከር ያለ ኢማን ያለው ሰው ያለውን ሟጦ ቢሰጥ ይችላል ይበልጣልም ተባል ደረጃው የኔ ቢጤ ደግሞ እንደው ነፍስያይቱ ነገ ምን በላለሁ ብላ ምትሳሳና የምትደነግጥ ከሆነች አስተርፎ መሰደቁ ይበልጣል ማለት ነው በዝኖ ወስደዋለን يغنيه الله يرزقه الغنى عن الناس فلا يحتاج الى احد ከማንም ደጅ ሄዶ አይጠናም አይቆምም አላህ ባለበት ርዝቁን ያፈልቅለታል ይሰጠዋል ወይ ስራ ሰጥቶት ወይ ሱመቶ የሚሰጠው ሰው አላህ ሊሰጠው ይችላል ማለት ነው ያብቃቃው ሲባ ቀጥሉ وعن ابي هريره رضي الله عنه قال قيل يا رسول الله اي الصدقه افضل قال جهد المقل وابدا بمن تعون اخرجه احمد وابو داود وصححه ابن خزيمه وابن حبان والحاكم እንቁላል ባይቸኩል ቁሙ ይሄዳል የተባለው ይሄ ነው ሁለተኛው ሐዲስ وعن ابي هريره رضي الله عنه قال قيل يا رسول الله اي الصدقه افضل ካለፈው ሐዲስ ጋር አገናኙት እዛኛው ላይ አልየዱል ዑልያ ኸይሩ من اليد ሱፋ ብለው ወኸይሩ ሰደቀቲ ማካነ كان عن ظهر غير ነበር አፍዶል ማለት አንድ ነው እዚህ ደግሞ አዩ ሰደቀቲ አፍዶል የትኛው ሰደቃ ነው የሚበልጠው ሲሏቸው ቃለ ጁህዱል ሙቂላ ሙቂል ማለት ምንም የሌለው ዲሃ ማለት ነው ያለችውን እንዳውቶ የሚሰጥ አልሙቂሉ መንካነ ካነ ቀሊለል ማል ገንዘቡ ትንሽ የሆነች ገንዘብ ሰው ያችን ያለች ነፍስየውን አሸንፎ ማውጣቱ እሱ ነው ትልቅ ሰደቃ ብሎ የሚቆጠረው አሉ ቀድም ደግሞ ሰደቃ አንዘሪ ግነን ነበር ያሉት ማካና አንዘሪ ግነን እዚህ ጋር ደግሞ ጁህዱል ሙቅል አሉ ጁህድ ማለት አጣቀቱ ወልወስዕ አቅሙን አሟጦ ያለችውን የሚሰጠው ዲሃ ሶደቃ ነው የሚበልጠው እንደማለት ነው ወብዳ ቢመን ተዑል ስሶድቅ ደግሞ ቀለብት መቀለቡ ግዴታ ከሚሆንበት ሰዎች ጀምር አሉት አዩማ እንደ አዩ ሰደቀቲ የትኛው ምን አይነቷ ሰደቃ የምትበልጠው ሲሏቸው ጁህዱል ሙቀሊ የዲሃ ያለችውን ነገር አሟጦ የሚሰጠው ሰውዬ ሰደቃ ይበልጣል ሀብታምማ ተርፎት ነው ይባላል ይሄ ግን ተርፎት አይደለም ሌላም ደግሞ አለ ወአንተ ወአንተ ተሰደቀ ወአንተ صحيح شحيح من حديث ይመጣል ኢንሻአላህ اخرجه ابو اخرجه احمد وابو داود وصححه ابن خزيمه وابن حبان والحاكم وصححه ابن خزيمه وابن هلال وابن حبان والحاكم እሺ አላችሁ ቅሩ وعنه قال قال رسول الله صلى الله عليه وسلم تصدقوا فقال رجل يا رسول الله عندي دينار قال تصدق به على نفسك قال عندي أخر عندي آخر قال تصدق به على ولدك قال عندي آخر قال تصدق به على خادمك قال عندي آخر قال أنت تبصر أنت تبصر رواه أبو داود والنسائي وصححه ابن حبان والحكيم طيب وعن ابي هريره رضي الله عنه قال قال رسول الله صلى الله عليه وسلم تصدقوا فقال رجل يا رسول الله عندي دينار قال تصدق به على نفسك قال عندي آخر قال تصدق به على ولدك قال عندي آخر قال تصدق به على خادمك قال عندي آخر قال أنت أبصر به የሆነ ሰው መጣና ነብያችን ሰላቱ ወሰላም ማነው ነብያችን አለይሂ ሰላቱ ወሰላም ሶደቃ ሶድቁ ብለው አዘዙ ተሰደቁ አሉ ያለው ሱሐባ فقال رسول እኔ ጋር ዲናር አለ አላቸው قال تصدق به አሉት ለማን على نفسك ራስህን صدق قوي على خادمك አሉት ሚስትም በይታለፏል قال عندي اخر ሌላ ማን ስላቸው قال انت ابصر به ከዚህ በኋላ ቤተሰብን አንተ ታውቃለህ ይበልጥ ከኔ በላይ ማታቸው ማን እንደሚቀርብህ ማንን መሰደቅ እንዳለብህ አንተ ራስህ ገምት አንተ እወቅ እንደማለት ነው አንተ አብሰሩ ቢሂ ለማን ማዋል እንዳለብህ ቤትህን የምታውቀው አንተ ነህ እያሉት ነው رواه ابو داود والنسائي وصححه ابن حبان والحاكم طيب حديث درجه حسن ነው ጥሩ ነው ነው تصدق به على نفسك ማለት ራስን አስቀድም ማለት ነው ለሰው ከመስጠት በፊት ራስህን ቀጥለህ ወደ ልጆችህና ነው ቀጥሎ ደግሞ ወደ ሚስት ነው የሚመጣው ከዛ በኋላ ኻዲማ ነው ሚስትም ኻዲማ ትባላለች ባሏን ተኸድም ይልል ነው ያሁኑ ቸይ ሰው አይቀድም ነው እሺ ከዚህ ሐዲስ ምን የምንወስደው መሽሩዕየቱ ሰደቀ ተጠው ትርፍ ሰደቃ ያው የተደነገገና የሚቻል መሆኑ ነው ሌላው ከራስ መጀመር እንዳለበት ከዛ ከቤተሰቡ ከዛ እያለ ወብዳ ቢመን ተዑሉ የሚለውን ማብራራን የሰጡት እዚጋ ከሌ ከሌ ከሌ እያሉ የጠሩበት ከዛ ከሌ ብቻ ነው መሆን ያለበት ከሌ አስቀድም ለማለት ሆን ያው አስፈላጊ ሆኖ የሚታየው መስሐ ያለው እዛ ላይ ነው እንደማለት ነገር ነው ይላል لم يذكر لم يذكر الا النفس والولد والخادم ايوه የፈለኩት መጣልኝ እዚህ ቦታ ላይ ራስን ልጅን ሰራተኛን ያነሳው ሚስስ ወምስለ ذلك الزوجه ሚስትም እንደዛ ሆነች ፈነፈቀቱ አለይ ዋጅባ እሷ መቀለብ ዋጅብ ስለሚሆንበት ትካተታለች ነው ወላጆችም ወምስለ ذلك الوالدان ወላጆቹም እንደዚሁ በተለይ በተለይ في حال كبرهما وضعفهما በሚሸመግሉበት በሚያረጁበት ሰዓት በተለይ ሊሰደቁ ይገባቸዋል ነው في الحديث دليل على أن النفقة على النفس وعلى الولد وعلى الخادم وعلى كل من يمونه الإنسان تكون صدقة እዚህ ጋር የሚያሳየው መቀለብ ዋጅብ የሆነብን ሰው መሰል ወጭ ማውጣታችን ሶደቃ ይባላል ማለት ነው ግዴታ መወጣት ሆኖ እያለ እንደ ሶደቃ የምታሰብልናል አንዳንድ ሰው ሚስቱን በመቀለቡ ሶደቃ ይሶደቃ ይመስለው ልጆቹን በማብላቱ ሶደቃ ይሶደቃ ይመስለው የውጭ ሰው ሲያበላ ብቻ ነው ሶደቃ የሚመስለው አዎ ደረጃው ቤተሰብ ላይ ግድታ አለብህ ሌላው ላይ ግዴታ አይለብህም። ነገር ግዴታን ስትወጣም ሰደቃ ነው ሐታ ማተጃሉ ፊ ፊ ምራአቲከ ሰደቃ ብለዋል ለሚስት የምታጎርሳት ለባልሽ የምታጎርሽው ሰደቃ ነው ተብሏል የፍቅር መገለጫ ብቻ አይደለም እሺ ሳፋለ ቀጥሉ ሳፋለ ቀጥሉ وعن عائشة رضي الله عنها قالت قال النبي صلى الله عليه وسلم إذا أنفقت المرأة من طعام بيتها غير مفسدة كان لها أجرها بما أنفقت ولزوجها أجره بما اكتسب وللخازن مثل ذلك ولا ينقص بعضهم أجر بعض شيئا متفق عليه جزاك الله خيرا وعن عائشة رضي الله عنها قالت قال النبي صلى الله عليه وسلم إذا أنفقت المرأة من طعام بيتها غير مفسدة كان لها أجرها بما أنفقت ولزوجها أجر بما اكتسب وللخازن مثل ذلك لا ينقص بعضهم من أجر بعض شيئا طيب كعائشة تزجب ስራዋን አላህ ይውደድላት انها قالت አለች قال النبي صلى الله عليه وسلم يا الله መልእክተኛ የሚቀጥለውን ተናግረዋል እያለች ነው اذا انفقت المراه ሚስት ወጭ ስታደርግ من طعام بيتها ቤት ካፈራው ቤቷ ካፈራው ምግብ ማለት ነው غير مفسدات ችም በደንብ ስሟት ስትሰድቅ ወጭ ስታወጣ ኢስራፍ የሌለው ያለ አግባብ ሳይሆን በአግባቡ ማለት ነው غير مفسدة ሳታበላሽ ለጥፋት ሳትዳርግ ቤተሰቡን ለረሃብ ሳሰጥ የመጣውን ችግረኛ በሚጎዳ ያልሆነ አግባብነት ባለው መልኩ ማለት ነው ካነ ለሃ አጅሩሃ አጅር አላት በምን ቢማ አንፈቀት ባወጣችው ለዛ ምስኪን መስጠት አለበት ብላ የሰጠችው እሷ በመሆኑ አጅር አለ ወለዘውጂሃ እሷ ባወጣችው ወጭ ለባልየውም አጅር አለው አጅሩሁ አለ ደሞዙ አለው ቢመክተሰበ ከውጭ ከስቦ ስላመጣው በደከመበት ማለት ነው ወሊል ኻዚኒ ኻዚን ማለት ያው ዘበኛ ሐላፊ የሆነ ማለት ነው እንግዲህ ቤት ላይ ሰራተኛ ልኮት ይችላል ኻዚን ማለት ወይ ደግሞ የወንድ ዘበኛ ተቆጣጣሪ ንብረቱን ማለት ነው እሱም ካለና ሰተው ተዛዝ ከቤተሰቦች ተላልፎ እሱም ከሰጠ ሚስሉ ዛልከ እንደዚህ አጅር አለው በመስጠቱ ንብረቱ የባል ንብረቱ የሚስት እሱም ግን አጅር ያገኛል ደግሞ የሚገርመው አንድን አጅር ለሶስት ተካፈሉ አይደለም ላ ينقص بعضهم اجر بعض شاء አንዱ የአንድን አጅር አይቀማም ለሚስም ራሱ ይሻለ ሙሉ አጅር ለባልም ራስ የቻለ ሙሉ አጅር ለዘበኛ ወይም ደግሞ ለሰራተኛው ሙሉ አጅር ያለው ስጦታ የሚሆነው በአንድ ሰደቃ ብዙ ሰዎች አጅር የሚያገኙበት ነው አንድ የጂሃድን የሰራ ሰው የሰራው ገሷ መጥቶ ለሙጃሂዶች የሰጠ የተዋጉበት ሰዎች አጅር እንደሚያገኙበት ሁሉ ይሄም እንደዛው ነው ነው አንዳንድ ሴቶች ባል ለሚያመጣው ገንዘብ ከቤት እንዳውቶ ለምስኪን ለመስጠት የሚቸገሩ ሴቶች አሉ አንዳንዶቹ ደግሞ ከባልየው የበለጠ መስጠት የሚወዱ ደግሞ አሉ አላየሃል መካከለኛ የሆነ ቤተሰብ የሚያልጎዳዎች ወጭ ለዲሃም ጠቃሚ የሆነ ነገር ማውጣት የሁሉንም መብት ጠብቆ መጓዝ ጥሩ እንደሆነ ነው የሚያሳየው ጧዓም ነው የሚለው አሁን ዚጋ ጋር በነገራችን ላይ ሚን ጧዓሚ ነው ብር አውጣ መስጠት ብር ስንል ያው ብዛት ያለው ብር ማለታችን ነው ትንሽ ብር አንድ ብር 10 ብር ይሄ ቀላል ነው አዳው አልዓዳቱ ሙሐኪማ የሚባል ነገር አለ አንዳንድ ቦታ ላይ አዳቱ ራሱ ይዳኛል አው ሙሐከማ ባለበት ይጸደቃል ወይም ይባላል ከሸር የማይጻረሩ ባህሮች ባሉበት ነው የሚቀጥሉት ለማኝ ሲመጣ አሁን ገንዘቡ የባባ ሊሆን ይችላል ነገር ግን እንጀራ ቆርሳ መጣ እንዲሙሉ እንጀራ ወይ ግማሽ እንጀራ ብሰጥ ይሄ አዲ ነው ባልየው ያቀዋል ማያስፈት ነው የተለመደ ነው ግን 1000 3000 ብር አንሳ ምስል ከሆነ ባሏ ማማከር አለባት አሁን ዘበን ደግሞ ገንዘቡ ጋራ ስለሚሆን ባልም በሚሰጥበት ሰዓት ጠቀም ያለ ገንዘብ ከሆነ የሀገር ሚኒስትር አማክሮ ነው እንጂ ዝም ብሎ አይሰጥም ማለት ነው ካረጃዎች አይሰራም እና ሁለቱም የተመካከሩ ሁለቱም በደስታ የሚሰጡት ነገር ያው አጅር ያመጣል ሁላቸውም ነው አንተ تصدق بما جرت العاده بالسماح به مثل الرغيف وزائد الطعام አላዩ የተቀቀለ የተበሰለ ምግብ ዳቦ ነገር ኹብዝ ነገር እንደው ባህሉ የፈቀደው ነገር አንድ ብር ብር ለለማኝ የሚሰጥ ነገር ይሄ ማለት ነው مثل المراه الخادم القائم على مال على مال مخدومه فله التصدق بما جرت العاده አዎ አንዳንድ ጊዜ ሰራተኞችም ራሱ አንዳንድ የሚሰጥንሽ ነገር አለ ታወቀ ቢሰጡ ችግር የለውም እንደዛው ናቸው እያለ ነው እንደዚሁ ቢንት ኡኽት ወለድ የሚለው አኽ የሚለው ሁሉ ሁክማቸው እንደዚሁ እንደ ሴቷና እንደ ሰራተኛው ነው ባህሩ በሚፈቅደው መልኩ ከወንድሙ ገንዘብ አንሶ ቢሰጥ ለምሳሌ ይችላል ማለት ነው فكل واحد منهم له اجر خاص به وهذا الاجر لا ينقص من اجر الاخرين شيئا ففضل الله اوسع طيب ለምሳሌ ገንዘብ አለኝ ገንዘብ ከገንዘቤ ስጥ ብዬ ወንድሜን አዘዝኩት ወንድሜም ደስተኛ ሆኖ ለዛ ለምስኪን ሰጠው አጅር አለ ሰውየው ወንድሜም ማለት ነው ስለዚህ ግድ ሰራተኛና ምስ ብቻ አይደለም እዚህ ጋር ያለ ነው እሺ እንግዲህ ባባለን ቆሞ ይሻላል መሰለኝ ሰዓት እያለቀ ነው